ተፊራ ልትጠብቅ ልታንከባክብ ቢሻዕሪ ረእሲሃ እግሯን ልታንከባክብ እግሯን እንክብካቤ ልትሰጠው ይወጅብባታል። ፈዓለል መርአ አላ አለል ውጅብ ዋጅብነትን ግዴታነትን ነው የሚጠቁመው። ፈዓለል መርአ በሴት ልጅ ላይ አንተ አሳስባ እንክብካቤ ማድረግ አለባት። ቢሻዕሪ ረእሲሃ የራሷን ፀጉር መንከባከብ አለባት። ወተዕተኔሉ ትኩረት ልትሰጠውም ይገባል። ትኩረት ልትሰጠውም ይገባል። ተዕተኔሉ ተዕተኔሉ በመታጠብ በመቀባት የተለያየ ለሱ እድገትና ለሱ ውፍረት መፋፋት የሚሰጠውን ነገር መጠቀም አለባት። የተለያዩ የቅባት አይነቶችን ማለት ነው። ፈዓለ ልመርአቲ አን ተሕተፊظ መጠበቅ አለባት። ቢሻሪ ረእሲሃ የራሷን ጸጉር መጠበቅ አለባት። ወተዕተኒ ቢሂ ምንድን አልኩታል? ትኩረት መስጠት አለባት ለጸጉሯ ለጸጉሯ ትኩረት መስጠት አለባት። ከኒቃብም ስር ይሁን ከሂጃብም ስር ከጀልባምም ስር ይሁን እንክብካቤ መስጠት አለባት። ለምን ለአንሁ ምን አጅመል ዚነቲሃ እጅግ ሰውነቷ ላይ ካለው ውበት ሁሉ አንዱ ታላቁ እሱ ነው። እንክብካቤ መስጠት አለባት። እንክብካቤ መስጠት ያለባት ለሰው ስለምታሳየው ብቻ አይደለም። ለአነ ዘውጀሃ ራ ወተጅዓሉሁ ታድርገው በፋኢረ ጉንጉኑ እስካድርጋ ትልቀቀው። ተጎንጉንና ትልቀቀው። ምን ማድረግ የለባትም። ጠቅልለው ፀጉራቸውን ስለይከምሩታል። ይሄ በጣም ክልክል ነው። ነብዩ አለይሂ ሰላቱ ወሰላም ከከለከሉት ውስጥ አንዱ ይሄ ጸጉሯ በሂጃቧ ላይ ራሱ እንትን ማለት የለበትም። እንዲህ ጠቅላው ሂጃቡ እዚህ ላይ ሲወድቅ ጸጉሩ ጸጉሩ ወጥሮ የሚይዘው ከሆነ ሂጃቡን አደጋ ነው። ይሄ አደጋ ነው። በተለይ እህቶቻችን ጥንቃቄ አድርጉ ይላል። ምን ያክል ጸጉር አላት እንዳለች ያስታውቃል። እንደዛ መሆን የለበትም። እንደዛ መሆን የለበትም። በማትችሉት ነገር ግን ጥያቄ የለም። አንድ ሴት ልጅ በሂጃቧ ላይ አቋሟ ቢያምር እንቅስቃሴዋ ቢያምር በዛ ትጠየቅም። ላይ ከሊፉ الله ነፍሰን ኢላ ውስዓሃ። ጸጉርን ግን አንድ አካባቢ ላይ መጠቅለል ይሄ ሐራም ነው፣ ክልክል ነው፣ ክልክል ነው። በሐዲስ እናየዋለን። فعلى المرأة أن تحتفظ መጠበቅ አለባት بشعر رأسها የራሷን ጸጉር እንክብካቤ ማድረግ አለባት وتعتمري ትኩረት ትስጠው وتجعله ታድርገው በፋኢራ ጉንጉን በፋኢር ማለት ብዙ ጉንጉን ነው እንደ ሹርባ ማለት ነው። ትልቀቀው ትከሸዋል እዚህ ላይ ቢበዛባት ችግር የለም የትም ታጥፎ አይባል ግን እዚህ የሚቆል እንትን የሚቀጠልሉት ነገር አለ ግማሽ አናታቸው ላይ ከኋላ ማጅራታቸው አለ አይደል ማጅራታቸው ላይ ያመጡና ያስይዛል ወይ ያስሩታል ይጠቀልሉና በዚህን ሰዓት ሂጃቡን ስለብስ ሂጃቡን ወጥሮ ይዟል ጸጉር እንዳለ ታውቃለ በጣም ከፍተኛ ጸጉር እንዳለ ያስታውቃል ይሄ ክልክል እንደዛ መሆን የለበትም የሂጃብ ምስጢሩ በጣም ግልጽ የሂጃብ ምስጢሩ ግልጽ ነው ተሰራንበት ግልጽ ነው በጣም ግልጽ ነው አላማው ይገባናል፣ ምን እንደሆነ ከጀርባ ያለው መልእክት። ሴት ልጅ በምንም አይነት መልኩ ትኩረት መሳብ የለባትም። ግን ሂጃቡን ለብሰው ኒቃቡን ለብሰው ሂጃቡን ለብሰው ሰውነቷ ቢስብ አቋሟ ቢያምር በዛ አትጠየቅም። እንደዛ አይደለም። ዛሂር ከላይ ባለው ነገር አትጠየቅም። ኢላማ ዛሃረ ሚንሃ ማለት ያ ነው፣ ከላይ ያለው ውበት ወላ የጁዙ ለሃ አይበቃላትም። ጀምዑሁ መሰብሰቡ ፈውቀ ራእሲ ከራሷ በላይ ሰብስባ ማድረጉ አይቻልም። አው ሚን ናህየቲል ቀፋ ወይ ከማጅራቷ በኩል መሰብሰቡና ጠቅሎ ማስቀመጡ አይፈቀድም። ምን አይነት ጸጉር አላት? ይሄ ሂጃቡ የሚነሳ በጣም ረጅም ትልቅ ጸጉር ያላት ማስነሰል አይፈቀድም። ወላ የጁዙ ለሃ አይበቃላትም ለሴት ልጅ ጀምዑሁ መሰብሰቡ ማለት ነው። ጀምዕ ማድረጉ አንድ ላይ ማከማቸት ጸጉር መሰብሰቡ ፈውቀ ረእሲ ከራሷ ከላይ በዚህም በዚህም አውጥታ እዚህ መካከል ላይ ማስቀመጥም አይቻልም። መሀል አናት ላይ መሰብሰብ አይቻልም። ይሄ የበቃያ የባለጌ ሴቶች ድርጊት ነው። የሙዚቀኞች ዘፋኞች ምኖች ምኖች የሚያደርጉት ነው። ላይ ዝም ያሉት አንድ አለ። ሁለተኛ አው ሚን ናህየት ልቀፋ ወይ ከማጅራቷ በኩል ይህ ብዙሃን ሴቶች የሚያደርጉት ነው የምናየው። ብዙ ሴቶች የሚያደርጉት ናህየት ልቀፋ ማለት የት ነው? እዚህ መካከል ከኋላ በኩል ምንም ያደርጉና ማሻያ አለ፣ አርቲ ማሻያ አለ፣ ወይም ደግሞ ሊያስሩትም ይችላሉ። አንድ ላይ ጠቅልለው ማለት ነው። ያ ሂጃቡን ወጥሮ ይዘዋል። እንደዚህ እዚህ ወጥሮ ይዞት ያስታውቃል። ጸጉር እንደዛ መሆን ምን ታድርግም ምን ታድርግም ሀታ በዕደ እንኳን እንደዛ በኸይር አድርጉት ማለት ነው። ነብዩ ወሰላም ማስታወቅ በሶስት ቦታ ትሰር ተገንዷለች። በዛን በዛን በዛን ታደርጓለች። ከፈለገችም ደግሞ ሹርባውን ብትሰራ ምንም አይደለም። አያስታውቅም እሱ አያስታውቅም፣ ይተኛል። ግልጽ ነው። ከግልጽ ነው። قال الشيخ الاسلام ابن تيميه في مجموع الفتاوي مجموع الفتاوي የሚባለው ኪታባቸው ላይ ابن تيميه ምን ይላሉ? ታላቁ ሼህ ታላቁ የጠፉና መሪ ከማ የቅሱዱ አሉ ምሳሌውን ሲናገሩ አንድ ሴት ልጅ ጸጉሯን እዚህ ላይ መጠቅለል አይገባም አሉ። አው ሚን ናህየቲል ቀፋ ወይ ደግሞ ከማጅራቷ በኩል ናህያ ማለት ምንድን ነው? ናህያ ማለት ምንድን እ በኩል አቅጣጫ ማለት ነው። ناحية القفا قفا ማለት ምንድን ነው? قفا ምንድን እ ማጅራት ከማጅራቷ በኩል ከኋላ ማለት ነው። እዛ ላይ መጠቅለል አይቻልም ካለ ሼኹል እስላም እብኑ ተይሚያ ሼኹል እስላም እብኑ ተይሚያ ምን ይላሉ? ፊ መጅሙዕ ፈታዊ አልፈታዊ የሚባለው ኪታባቸው ላይ ገጽ ሀያ ሁለተኛው volume መቶ አርባ አምስተኛው ገጽ ላይ ሀያ ሁለተኛው ቮሊዩም ሰላሳ ሰባት እስከ ሰላሳ ስምንት ቮሊዩም የሚሆን ኪታብ ነው። ይሄ ሸፍ የጻፉት ሱብሃንአላህ العليم الرباني شيخ الاسلام ابن تيميه في وسط ማለት ነው መጅሙዕ الفتاوي የኪታቡ ስም መጅሙዕ الفتاوي ውስጥ في جزء 22 ሀያ ሁለተኛው ክፍል ላይ ቮሊዩም ላይ ገጽ ሰሒፋ 145 መቶ አርባ አምስተኛው ገጽ ላይ ሀያ ሁለተኛው volume ገጽ መቶ አርባ አምስት ላይ ምን ይላሉ? ቆርጦ ነው ያመጣ ከማ የቅሱዱ እንደሚያስቡ ባዕዱል በጋያ ከፊል መጥፎ ሴቶች ማለት ነው። በጋያ ማለት ዝሙተኛ ሴቶች በጋያ ይሏቸዋል። አማርኛ የተለያየ ትርጉም አለው። ሴተኛ ዳሪዎች ሴተኛ ዳሪዎች የሚያደርጉ ከማ የቅሱዱ እንደሚያስቡት ባዕዱል በጋያ ከፊል ሴተኛ አዳሪዎች አንተብሱረ ሻዕረሃ ጸጉሯን ትገምደዋለች። ظፊረን ዋሂደን አንድ ብቻ አድርጋ ትገምደዋለች። መሱለን ተለቀዋለች። በይነ ከፊሰይሃ በትከሻዋ መካከል ይሄ ራሱ በጣም አስቀያሚ ነው። መንገድ በቀንት አድርግ ሶስት አራት ይሁን ሶስት ይሁን በአንድ ራሱ ገምዶ በአንድ ይህን ጸጉርን ከዚህም ከዚህም ሰብስቦ አንድ ገምዶ በኩል መካከል ላይ ይለቁታል። ሴቱ ጸጉራቸው የሚመቱ ሴቶች እንደዚህ ያደርጋሉ። ሰዎችን ለመሳብ የሚያምር ጸጉር ያላቸው ከዚህም ከዚህም ይሰበስቡና እዚህ ላይ ሲደርስ አንድ ላይ ይገንዱታል። በአንድ ማለት ነው፣ በአንድ ወጥ መካከል ላይ ይለቁታል። እንደዛ ከማድረግ ይልቅ ምን ማድረግ አለባት? ሶስት ቦታ ብታደርገው ይተሻለ። አንድ ብታደርገው በጋያዎች የሚያደርጉት ብታቀልለው እዚህ ላይ ብታደርገው ይሄ ደግሞ ነፍስ አለ ነፍሰል ሐዲስ አለ እንቀረዋለን። ስለዚህ ከማያቅስዱ እንደሚያስቡት ባዕዱ በጋያ ባዕዱ ከፊል አልበጋያ ሴተኛ አዳሪዎች ማለት ነው መጥፎ ሴቶች አመፀኛ ሴት አንተብሱረ ለምሳሌ ትገምዱ ሊመስል ይችላል ያ ሻዕራሃ ጸጉሯን ዶሲረን ጉንጉን ማለት ነው አንተብሱረ ተጎነጉነው ሊመስል ሻዕራሃ ጸጉሯን ዶሲረን ዋሂደን አንድ ጉንጉን ብቻ ወጣን አንድ አድርጋ ዋሂደን አንድ ብቻ ታደርግና መስዱለን የተለቀቀ ታደርገዋለች በየት በይነ ከቲፈያ በትከሻዋ መካከል ትለቀዋለች ይሄ የበጋያዎች አካሄድ የበጋያዎች የሴተኛ ዳሪ መጥፎ ሴቶች አደራረግ ሶስት ትክፈለውና ሶስት ጉንጉኖች ታደርጋቸው ከዛም በላይ ታድርገው ችግር የለም። ግን እነሱ የሚያደርጉት አብዛኛው የታወቁበት አሰራር ነው። በአንድ ወጥ ብቻ ጎንጉኖ ይለቁታል በትከሻቸው መካከል። ይህንን አያድርግ። ገብታችኋል? ግልጽ ነው። እህቶቻችን በደንብ وقال الشيخ محمد بن إبراهيم ሼክ መሐመድ እብኑ ኢብራሂም مفتي الديار السعودية የሰዑዲ ታላቅ ሙፍቲ ከእብኑ ባዝ በፊት የነበሩት ናቸው። ምን ይላሉ? وأما أما ማለት ነው። وأما ما يفعله የሚሰሩትማ بعض نساء المسلمين ከፊል ሙስሊም ሴቶች እየሰሩት ያለው في هذا الزمن በአሁን በእኛ ዘመን አሉ من فرق شعر الرأس ራሳቸውን መከፋፈል من جانب በአንድ በኩል وجمع ማከማቸቱ من ناحية القفا በማጅራት በኩል አው ጀዕልህ ወይ በማድረግ ፈውቀ ራእሲ ከራስ በላይ በመቆለል ከማ ተፈዓልሁ ኒሳኡል ፈረንጅ የፈረንጅ ሴቶች እንደሚያደርጉት فهذا لا يجوز ይህ አይበቃም لما فيه ምክንያቱም አለበትና من التشبه መመሳሰል አለበትና ቢኒሳኢል ኩፋር የካፍር ሴቶች ጋር መመሳሰል አለበትና ይህ መመሳሰል ነው እደግመዋለሁ ወአማ ማ የፈዓሉሁ እየሰሩት ያለውማ ባዕዱ ኒሳኢል ሙስሊሚን ከፊል የሙስሊም ሴቶች እያደረጉት ያለው ፊ ዘመን በዚህ በእኛ ጊዜ ምን እየሰሩ ነው? ሚን ፈርቂ ሻዕሪ ራስ የጸጉር የራስ ጸጉራቸውን ይከፍሉታል፣ فرق ያደርጉታል። من جانب በአንድ በኩል ይህ አይነት እኮ አለ። አንዱን በዚህ ያመጡና በዚህ ያስሩታል፣ አንዱን ደግሞ በዚህ ያስሩታል። ይሄ ህጻናቶች ላይ ነው የምናየው። ፈረንጅ ሴቶችን ያደርጉታል፣ ወጣቶች ሴት የቀበጡት ማለት ነው። በዚህ በኩል አንዱን በዚህ በኩል አንዱን ያደርጋሉ። ይህም አለ። ወይም ደግሞ ያመጡና በልስ ልስ በኩል ያደርጓል። ይህም በጣም መጥፎ ማን style ምን style ምን style ቀውጤ 20 30 አይነት style ሊኖር ይችላል። እነሱ ይታወቁበት መሆን የለም ማለት ነው እንጂ ጸጉሯን አትንከባከብ አይደለም። ጸጉሯን አታሳምረው ማለት አይደለም። የጸጉር ዘይም አይኑር ማለት አይደለም። ግን በሀያዎችና መጥፎ የምናውቃቸው ወይም የሚታወቁ ሰዎች ያደረጉት እነሱ style እየተከተሉ ማድረግ አይፈቀድም። እነሱን አይነት ማለት ነው። من جانب በአንድ በራስ በአንድ በኩል ይጠቀልሉታል። ወጀምዕ ለምሳሌ መሰብሰቡንም ይመስል ሚን ናሕየትል ቀፋ ናሕየትል ቀፋ ከዚህ ጠቅላ ያመጡና እሱ ላይ ያስይዙታል። በፀጉር ማስያዣ መካከል ይሄ ነው ሙስሊሙም ሁሉም የሚያደርገው ነው። ይሄ ብዙ ራሱ ብዙ ጠፋይ ጠፋ አሳይ ጠፋይ ጠፋ ትከሻ ማጅራት የት ነው ማጅራት? እዚህ ላይ ተቀምጧል። እዚህም በዚህ ያመጡና እዚህ ላይ ማሳያ ያስይዛል። ሂጃቡን ወጥሮ ይዛል። ታውቁታላችሁ። ምን ፈርቅ ሻዕር ራስ የራሱን ፀጉር መከፋፈልን ይመስል ሚዛንዩን በአንድ ጎንና በሌላው ጎን በዚህ ጎን ግማሽን በዚህ ጎን ግማሽን ያፈሩታል ይወጣል። ወጀምዑ ወይም መሰብሰብ ምን ናሕየት ልቀፋ በምን በኩል ከማጅራት በኩል አንድ ላይ ጠቅልለው ደግሞ ወይ በማጅራት በኩል ያደርጉታል። ይህንኛው ሚዛኒ ምን ያለን ጎን ላይ ማለት ነው። ከራሳቸው ጎን በዚህም ጎን በዚህ ወይ ደግሞ ምን ናሕየት ልቀፋ ከኋላ ማጅራታቸው ላይ ይጠቀልሉታል። አውጃ ወይ ያደርጉታል ሰው ረእስ ከራስ በላይ አናት ላይ መካከል ሜዳው ላይ ማለት ከዚህም ያወጡታል፣ ከዚህም ይወጣል፣ ከዚህም ይወጣል። እዚህ ላይ እንደዚህ ያፍሩታል። ይህም አለ። ይህ style አለ አለ። ይህም style አለ። መካከል አናት ላይ ወይ ደግሞ ከኋላ በኩል ወይ ከዚህ ጎን ማለት ነው። ሚንዛኒዲን ወሚን ናሕየቲል ቀፋ ወዐለ ረእስ ሶስቱም አልፈታ መጠቅለሉ አይቻልም። ማስታወቂያ አላማው ግቡ ምንድን ነው? ጸጉሩ ወጥሮ መያዝ የለበት ይሁን የሚያምር ጸጉር አላት የሚያምር የሚያስደነግጥ መሆን የለበትም። የሂጃቡ ምስጢር ይግራል ከማተ ተፈአሉሁ እንደሚሰሩት መስራት የለባቸውም። ኒሳኡል ኢፍረንጅ የፈረንጅ ሴቶች እንደሚሰሩት ነው የሚሰሩት። ከግል ሙስሊም ሴቶች ያደርጉታል። ከማተ ተፈአሉሁ እንደሚያደርጉት እንደሚሰሩት نساء الإفرنج የፈረንጅ ሴቶች ሀዛ የአይነት ድርጊት ላይ ጊዜ አይበቃም። لما አለበትና ሚን ተሸቡህ መመሳሰል ቢሚሳኤል ኩፋር ከኩፋር ሴቶች ጋር መመሳሰል ከኩፋር ሴቶች ጋር መመሳሰል ነው። ሊለቁት ይችላሉ አይደል? ይህ ምንም አይደለም። ወይ ከፋፍለው አሰራ ሰራ አድርገው ይልቀቁ፣ ወይ ደግሞ ሶስት አራት ይጎንጉኑ። በአንድ ላይም በአንድም አድርጎ መልቀቅ ይላሉ ብኑ ተይሚያ። ምን ያስብናል? የበጋያ ሴቶች አንድ ላይ ያስሩና በአንድ መስመር ብቻ ይጎነጉኑትና አንድ ወቅት ይለቁታል በትከሻቸው መካከል ወይ በዚህ በትከሻቸው ላይ ያመጣል ወደፊት ይህም አለ የምናውቀው አይደል በዚህ ያመጡና በዚህ ላይ ይለቁታል ይሄ በጣም ኩራት የተሞላበት አደራረግ ማለት ነው የካፍር ሴት አንድ ጎነጉኑትና ረጅም ጸጉር ዞማ ጸጉር ከሆነ በአንድ ውጥ ጎነጉኑና ወይ በኋላቸው በትከሻቸው መካከል ላይ ይለቁታል በጀርባቸው ላይ ወይ ደግሞ በዚህ በትከሻቸው ላይ ያመጡታል ይህ በጣም የበጋራዎች ሰዎችን ለመሳብ ለማማለል የሚያደርጉበት ሩጫ እነሱን ሱና መከተል የለብንም። ግልጽ ነው አይደል? እሺ እንየው። ወአን አቢ ሁረይረተ ረዲየላሁ ዐንሁ ፊ ሐዲስን ጠዊልን ረጅም በሆነ ሐዲስ አቢ ሁረይራ ይዘግባሉ ከነቢዩ ዓለይሂ ሰላቱ ወሰላም ፊ ሐዲስን ጠዊል ረጅም በሆነ ሐዲስ የተዘገበ ሐዲስ አቡ ሁረይራ የዘገቡት ሐዲስ ቃል አቡ ሁረይራ እንዲህ ይላሉ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ እንዲህ አሉ ይሉናል ፊንፋኒ ሁለት ጎሳዎች አሉ ነብዩ አለይሂ ሰላቱ ወሰለም ምን አህሊና የጀሃነም ጎሳዎች አሉ ለም አረሁማ እኔ በህይወት አላየኋቸውም ይላሉ እኔ ጊዜ አይፈጠሩም ነው ፊንፋኒ ሁለት ጎሳዎች ሁለት ግሩፖች ሁለት ጀማዓዎች ሁለት አይነት ግሩፖች አሉ አሉ ነብዩ አለይሂ ሰላቱ ወሰለም ምን አህሊና የጀሃነም ሰዎች የሆኑ የጀሃነም ነዋሪ የሆኑ ሁለት ጎሳዎች አሉ ለም አረሁማ እኔ አላየኋቸውም ለም ያለው ነገር ለም አረሁማ እኔ አላየኋቸውም እስካሁን የሉም ማለት ነው። እነማን የሆኑ እናያቸው ሁለት አንደኛ ቀውሙን ሰዎች ናቸው መዓሁም ከእነሱ ጋር ፊያጡን አለንጋ ይዘው የሚንቀሳቀሱ ከአዝናቢል በቀር የከብት ጅራት የሚመስል አለንጋ ይዘው የሚዞሩ የድሪቡነ ቢሂ አልፈውም ሰዎችን ይደበድቡበታል። ግፈኞች ማለት ነው። ሰውን እንዳያገኙ የሚቀጠቅጡ የድሪቡነ ይገርፋሉ፣ ይመታሉ። ቢሃ እዛች ባለንጋቸው አናተ ሰዎችን ይደበድቡባታል። አንደኛ እነሱ ናቸው የጀሃነም ሰዎች። ጅራፍ ይዘው ይንቀሳቀሳሉ። ለምነት ጅራፍ ከአዝናቤል በቀር አዝናብ ማለት ምንድን ነው? ጅራፎች ማለት ነው። የዘነብ ፕሉራል አዝናብ አዝናበል በቀር የከብት ጅራቶችን የሚመሳሰሉ አለንጋዎችን ይዘው ይዞራሉ። ጅራፍ አለንጋ ምን ለማድረግ የድሪቡነ ነቢሃ ይመቱበታል። አናስ ሰዎችን ይደበድባሉ። ዙልም ይሰራሉ ማለት በደለኞች። አንተ ሹርጣ ወታደር ፖሊስ ልትሆን ትችላለህ፣ የሆነ ነገር ልትሆን ትችላለህ። አብዛኛው እንደ ፖሊስ ለፖሊስ ይላል አይደል? ብዙ አይነት ማለት ነው። ያን ጊዜ እየተንቀሳቀሰ ያገኙ ለምን አየህ ብሎ የሚመታ ከሆነ ነገር ይጃሃንም ይጃሃንም አንድ እሱ ይሄ ብዙ ጊዜ በንጉሶች ዘመንም ተፈጥሯል። እንደዚህ አይነት በደለኛ ሰው እንዳገኙ ለምን አየህ ለምን ጠቆርክ ብሎ ወይንም ደግሞ ለምን ጠላህ ብሎ የሚመታ ነበር። በደል ያገናኘዋል ሁሉንም የበደለን ሁሉ የድሪቡነ ቢሃናስ ሰዎችን ይደበድቡባታል አሉ ነብዩ አለይሂ ሰላቱ ወሰላም። እነዚህ አንድ ጎሳዎች ናቸው፣ ዙልመኞች፣ በደለኞች፣ ግፈኞች ማለት ነው። እነዚህ አንዱ የጀሃነም ምንድን ናቸው? አህል ናቸው። ግልጽ ነው አይደል? ግልጽ ነው። ሁለተኛው ደግሞ ጎሳ ወኒሳኡን ሴቶች ናቸው። ካሲያቱን ለብሰዋል፣ አሪያቱን ግን ራቁት ናቸው። ምስኪኖች ለብሰዋል ሲል ራቁታቸውን ራቁታቸውን ሳይሆኑ ለብሰው ያለበት ለብሰዋል ግን ሸሪዓ የማይፈቅደው አለባበስ ለብሰዋል የባህል ነው። ለብሰዋል ሂጃብ ይባላል ስሙ የሀበሾች ስያሜ ነው። የሸሪዓው ስያሜ ሳይሆን የቤተሰቦቻችን ስያሜ ነው። የኛ የራሳችን ስያሜ ነው። ሂጃቡ ምን አይነት መሆን አለበት እኮ ሰራንበት አልሰራንበት መስራት ለራሳችን ነው። ግን አንድ እውነታውን ማወቅ ያለብን ነገር አለ። ሂጃብ አይደለም። ለምሳሌ ጉርድን ይመስል ይለበሳል አይደል? ሰውነቱን ወጥሮ ይሳል። ጉርድ አይሆን ረጅም የሚታይ ነው አይደል? ሂጃብ እኮ አይደለም እሱ። ቻይና ገበያዋን ለመቸብቸብ ያዘጋጀችው ነው። የሙስሊሞች ሂጃብ ብሎ ስለተጻፈበት እኮ ሂጃብ አይሆንም። ይህ ወገብ ያሳያል። ይህንኛው ወጣ ይላል። ሱብሃንአላህ አዩ ሂጃብን ሀዛ ምን አይነት ሂጃብ ነው ይሄ? ይቆላ ላይ ለኢስላም እኮ አያውቀውም። ሂጃብ እነሱ ናቸው ቻይና ሂጃብ ላይ የጻፈችበት ሂጃብ ይሆናል እንዴ? አመል ሂጃብ ወለዲ ሸርዓቱ ረሱሉላህ ሰለላሁ ዐለይሂ ወሰለም የሸርዓሁላህ ይሄን ዑለማዎች የነገሩን ሐዲስ የነገረን ቁርአን የነገረን ነው ሂጃብ። ሂጃብ ሰፋ ያለ ነው። ሂጃብ ለቀቅ ያለ ነው። ሂጃብ ማንነቷን ወጥሮ አሳይም። ሂጃብ ሰፊ ነው። ሰፊ ድንኳን ለብሳ ትዞራ ይለሉ አንቺ ተዒሽ ልልጀና እነሁም የዒሹነ ምን አጅል ዱንያ። ይህን ማወዳደር ያለብሽ እንጂ ዋናው ጭንቀትም አይደለም፣ ይሄ እኮ ውጥረትም አይደለም። ጽንፈኝነትም አይደለም በደልም አይደለም። የረሱል አለይሂ ሰላቱ ወሰላም ትእዛዝ ጉርድን ተውት፣ ጉርድን ተውት። ይህን የቻይናን ደግሞ ልብስ ተውት። በአላህ ላይ ለራሳችን ለማንም አይደለም። ቻይናውን ተውት። የቻይናው ሂጃብ ሂጃብ አይደለም። ወኢን አደሁ ባዕድና ሂጃብ ከስል ሰዎች ሂጃብ ቢሉት እንኳን ሂጃብ አይደለም። ላዕሪፉ ሸሪዓ በጣም በሚያምር form ኡን በጠበቀ ያመጡታል። ይመላል ወላሂ ረመዳን ላይ ጠብቁ። ልክ ለእርዳታ የመጣ እኮ ነው የሚመስለው። እየቤቱ ይገባል። እርዳታ መልክ የመጣ ይፈስኮ ነው የሚመስለው። ርካሽ ነው። ሁለት መቶ መቶ ምናምን ብር ይቻላል። ምን የለ ምን የለ። አንድ ቁራጭ ደግሞ ከላይ ይደረጋል። ተሳፊታ ሂጃብ አይደለም፣ ሂጃብ አይደለም። ይጽፉበት ብትጽፉበት እንኳን ሂጃብ አይሆንም። ተው ኢንሻአላህ አላህ ይረዳችኋል ወላሂ ሙቀት ነው። በዚህ ሙቀት ውስጥ አልሐምዱሊላህ በአሁኑ ሰዓት ጀልባብ በዝቷል፣ ኒቃብ በዝቷል። ስለ ወላሂ አርባ ምንጭ እኮ በጣም ደስ የሚል ጀማዓ ያለው በዚህ ነው። በሱና ላይ በጣም ጎበዝ ናቸው። አልሐምዱሊላህ አንዳንድ ናቸው አላህ ይቀየራቸው፣ አላህም ይደጋቸው። እነሱም ደግሞ ሂጃቡን ጠልተውት አይደለም ማዕሪፍ አይደል ሂጃቡን ጠልተውት ተቃውሞም አይደለም እንዲተኝነትም አይደለም አንድ ከማጣት ሊሆን ይችላል የቤተሰብ ችግር ሊሆን ይችላል። የተለያዩ ምክንያት ይኖረዋል። ሁሉም ከጀርባ አላህ ያጠንክራችሁ። ግን ሙጃሂድ ሁን። ትልቁ ነገር ቤተሰብ ቁጣ የሚባለውን ነገር እንደፈለጉ ይሁን ቤተሰብ ይደግ ወላሂ የቤተሰብ ዑዝ ላ ጧዓተ ሊመክሉቅን ፊ ማዕሲየቲል ኻሊቅ ኻሊቅን ወንጅለን እነሱን ይሻለናል። ደግሞ አላህ ይረዳችኋል። ከገባችሁበት አላህ ይይዛችኋል። ቤተሰቦች ይይዛችኋል። አላህ ለአላህ ብላችሁ ስሩት እንጂ አላህ ይይዛችኋል። ትግል አሁን ከኛ የሚፈለገው ሙጃሃዳ ትግል መጀመር ወለዚነ ጀሃዱ ፊና ለነህዲየነሁም ስቡለና ወኢነ አላህ ለመዐል ሙሕሲኒን ትግል ያደረጉትን ሰዎች እረዳቸዋለሁ ብሏል። በምንም አይነት መልኩ አይንሽን ላፈር የሚል አባት ወላሂ ስብርብር ብሎ ነው ከስርሽ የሚገባው። ምንም ችግር የለም። ባልም እንደዚሁ፣ ወንድምም እንደዚሁ። ዋናው ያንቺ ትግል ብቻ ጀመሪ። አላህ ይጠብቅሻል። ዋናው ቆራጥነት ነው። መጀመር ወኔን አግኘት ብቻ ነው። እስላም ላይ ፍቅር ያለው ደግሞ መከራ ብዙ መከራ አይፈልግም። ለኢስላም፣ ለሂጃብ፣ ለሸሪዓት ረሱል ሰለላሁ ዐለይሂ ወሰለም ለዚህ ተልእኮ የቆመ ሰው ሶስት አራት መረጃ ሀያ ዘጠና መረጃ አይደለም ፈልገው አንድ ተበቃዋለች። በቃ ይበቃዋል። ኢማን ኢማን ነው ዋል ስለዚህ ለማንኛውም አፉ ሲንፋኒ ሁለት ጎሳዎች ምን አህሊ ናር ናቸው። ለም እኔ በህይወት አላየኋቸውም። አንደኛ ቀውሙን ማአሁም ሰዎች ናቸው ከነሱ ጋር ሲያጥ ምን ያላቸው አለንጋ ይዘው የሚዞሩ ከአዘናቤል በቀር የከብት ጅራት የሚመስል የሚያክል ማለት ረጃጅም አለንጋ ይዘው የሚዞሩ ሰዎች ናቸው። የድሪቡ ነቢሃና ሰዎችን ይመቱበታል። በዛ እነዚህ በደለኞች ጎልም የሚሰሩ ሰዎች ማለት ነው። በኡማው ላይ በረዕያቸው ላይ መጥፎ ጥፋትን የሚነዙ ሰዎች ናቸው። ሁለተኛዎቹ ጎሳዎች ደግሞ ወኔሳኡ ሴቶች ናቸው። ካሲያቱን ለብሰዋል፣ አሪያቱን ግን ራቁት ናቸው እያሉ ነው ነብዩ አለይሂ ሰላቱ ወሰላም። ወላሂ አነጋገሩ ራሱ በላህ ያለው አነጋገር ነው። ራቁታቸውን የሆኑ ማለት አይደለም። ለብሰው ያለበሱ ለብሰውታል፣ ግን ልብስ አይደለም ሸሪዓ የሚያውቀው ልብስ አይደለም ማለት ነው። እዚህ ውስጥ እንዳትገቡ። እንደው በጣም ተጠንቀቁ። ወላሂ ثم ወላሂ ፈሕዘሩ ሀል ከነዚህ ጎሳዎች ውስጥ ላለመመደብ ጥረት አድርጉ። አቡኪ ላ የንፈዑኪ የውመ ላ ማሉ ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም ነው የተባለው። አባት፣ ልጅ፣ አጎት፣ ወንድም፣ አካባቢ ምን የዛን ጊዜ ማንም አካባቢ ደስ ይላል አደራ ማኢላቱን ማኢላቱን ማኢላት ሲሆኑ በውዝዋዜ የሚንቀሳቀሱ ማለት ነው። ማኢላት ሙሚላቱን ሰዎችን የሚያማልሉ የሆኑ ማኢላቱን በውዝዋዜ የሚሄዱ አካሄዳቸው ራሱ ሰዎችን የሚስብ ማኢላት ወይ ደግሞ ያዘነበሉ የሆኑ ከቀጥተኛው መስመር ማይል የሆኑ ያዘነበሉ ሙሚላት ሌሎችን የሚያዘነብሉ የሚያማልሉ ሰዎች ራሷ በውዝዋዜ እየሄደች የሌላ ልብ ደግሞ ትወዘውች። እንደዛ መሆን የለበትም። ማኢላት ያዘነበሉ ያፈነገጡ የተለያየ ተፍሲር አለ፣ እናያለን ወደፊት። ማኢላት ራሳቸው ያዘነበሉ ከቀጥተኛው መስመር ሙሚላት ምን ማለት ነው? ሻጋሊ ሰዎችን የሚያዘንብሉ መስመር የሚያስለቅቁ ማለት ነው። እስኪ እናየው። ሩኡሱሁነ ራሳቸው ይመስላል። እቺ ነው የፈለግን ሩኡሱሁነ ራሳቸው ጸጉራቸው ማለት ነው። ከአስሚ መስል ቡክሲ የግመል ሻኛ የመሰለ አልዕጃብ እያስ የሆነ አንድ የከሳ ይሉታል ግመሉን የሱ እንትን ጀርባው ላይ ያለው እንትን ይወጣል። ወይም ደግሞ እ የእንትን ግመል አለ የእንትን የሳዑድና የአፍጋኑ እንትን ይለያያሉ። ሁለት ሻኝ ያለው ግመል አለ። ሁለት ሻኝ ያለው ግመል አለ። ባለ ትልልቅ ደግሞ አለ በጣም ከሩኡሱሁነ የራሳቸው ጸጉር ከአስኒነት ሻኛዎችን ይመስላል አልቡክቲ ግመል አልዒጃፍ የከሳ ግመል ወይንም ደግሞ ቦክት የሚባለው ግመል የዚህኛው ግመል ሳይሆን ማለት ነው። ያንን ይመስላል ተቆልሎ ጸጉራቸው አንድ ላይ እዚህ ላይ ሰብስበውት ማለት ነው። ላ የድኹልነ ልጀነተ ፈጽሞ ጀነት አይገቡም። ወላ የጅድነ አያገኙም። ሪሐሃ ሽታዋንም አያገኝም የጀነት ወኢነ ሪሐሃ የጀነት ሽታ ለዩጀዱ ይገኛል። ሽታው ይመጣል፣ መዓዛው ያውዳል። ሚን መሲረቲ ከዛ ወከዛ ከዚህ ከዚህ ርቀት ላይ ያሉ ነብዩ አለይሂ ሰላም ሰብዒነ ኸሪፈን አርበዒነ ኸሪፈን እንላለን የአርባ አመት ያክል ርቀት ሲቀር የሰባ አመት እንላለን የዛን ያክል ርቀት ሲቀር ሽታ ያውድሃል ቀድሞ ማን ጀነት እሷ መግባት ይቅርና ምንም አታገኝ ያንን በርቀት በአምስት በአምሳ በአርባ አመት ርቀት ላይ እንኳን ሆና ሽታውን አታገኝም እያለ ነብዩ አለይሂ ሰላም አስፈሪ ሐዲስ ነው በጣም ዘግናኝ ሐዲስ በጣም አስደንጋጭ ነው ለመለሁ አቅል ለአእምሮ ላይ ያለው አኺራውን ለሚጓጓ በጣም አስፈሪ አገር ይጹ አባትም እናትም ሲጽፉ ይጹ ያለቅሱ ሲያለቅሱ እንኳ አፈው ታልልሽም እንኳ ቢሉ ትጋብልሽ እንደፈለጉ ይፈንዱ ወላሂ ምንም ነገር የለም አላህም አይጠይቁትም ትብትብ ቢያደርጉሽም አይደርስም ወላሂ አይደርስም አይደርስም ለምን ንቀድሙ አምረላህ አላ አምሪል በሸር ከሰው ልጅ ይልቅ የአባት የአላህን ሐቅ ነው የምናስቀድመው ከአባት ከእናታችን ሩኡሱሁነ ራሳቸው ወኒሳኡን ሁለተኛው ግሩፖች ሴቶች ናቸው። ካፊያት ለብሰው አሪያት ያለበሱ ራቁት የሆኑ ማኢላት ያዘነበሉ ያፈነገጡ የሆኑ ሙኒላት ሰዎችን የሚያፈነግጡና ሰዎችን ደግሞ የሚያማልሉ የሆኑ ሩኡሱሁነ ራሳቸው ጸጉራቸው ከአስሚነቲል ቡክቲል ዒጃፍ የግመል ጸጉር የመሰለ የግመል እንትን ሻኛ የመሰለ አስሚና ማለት ሻኛዎች ማለት ነው። ላይርኩነ ጀነተ ጀነትን አይገቡም። ጀነትን ፈጽሞ አይገቡም። ወላ የጅድነ ሪሃሃ ሽታዋንም አያገኛትም። የጀነትን መብላት ይቀር። ይህ ማለት እኮ በጣም ተግናኝ ነው ግን ተውሂድ ነው ጭራሽ ጀነት ውስጥ እንደ አለመግባትን የሚከለከለው እንጂ መጨረሻ ላይ መግባት አይቀርም። ምን ካለ ሲቀልብ ይህም ስቃል ዘረት ምን ኢማን ሰይር ሁሉ ጀና ጀነት መግባቱ አይቀርም። የስራውን ያክል ተቀጥቶ ሰለፉን ሷሊህ አንድ የሚሉት ነገር አለ። ላ የድኹሉል ጀነተ አሐዱኩም ብሎ የሚነሳን ሐዲስ ፍሩት ነው ያሉት። ለዚህም ነው አምሮሃ ከማጃአት እንደመጣ ዝም ብላችሁ ለፈች ከኩፍር ውጭ እኮ ያለ አንድ ሐራም ነገር ዝሞት ምን ምን የመሳሰሉትን ሂጃብን መተው፣ መልቀቅ፣ ጸጉርን ለቆ መንቀሳቀስ ምናምን እነዚህ ከባኢር ሐራም ናቸው። የስራዋን ያክል የጥፋቷን ያክል ተጠጣ ወደ ጀነት ልትመለስ ትችላለች። ስለዚህ ይሄ ነገር እንደነ ሲሉ አ እንደመጣ ተናገሩ። ነብዩ ሽታዋን አታገኝም ብለዋል። ይህንን ብላችሁ ዝም ብላችሁ ለፉ የሚለዋል። ነላጅ ፈለሁ በጣም ይከብዳል። ግን ጀነት መግባትን የሚከለክለው ፍጹም ምንድነው? ሽርክ ነው። ከዛ ውጭ አላህ አይከለክልም። የፈራውን ያክል ተጠቅቶ ማንኛውም ወደ ጀነት መመለስ አይቀርም። እንደዚህ አይነት ሀዲሶችን ያሰራሉ። መፍራት አለብን። በቃ እዚህ ውስጥ ላለመቀላቀል መጠንቀቅ አለብን። ዋናው ደግሞ ይህ አይደለም። ጀሃነም ውስጥ መዘውተርና መቆየትን በዛው መጠቃለልን ሳይሆን ማየት ያለብን ለአንድ ደቂቃ ማነው ጀሃነምን የሚችለው? ለአንድ ሰከንድ ማነው የሚችላት ጀሃነምን? እሳተ ገሞራን ካሉት እንደሚሰራ እንደሚሰራ ምን እንደዚህ የቅድር አለ ሀዳ ሱብሃንአላህ በጣም ይከብዳል። ስለዚህ ጥንቅቅ ማለት ልብስ እኮ ነው፣ ምንም አይደለም። በቃ ልብስ መልበስ የታዘዘውን በሸሪያው ተገዥ መሆን ነው። ምንም ተአምር የለም። አላህ ወላሂ ለኛ የማይጠቅመንን ነገር አላዘዘም። የሚጎዳንን ነገር እኛን የሚጠቁን እኛን የሚያከፋ ነገር አላህ አያዝም። የሚጠቅመንን ነገር ነው የሚያዘው። تكون والله متبعين لحديث النبي عليه الصلاة والسلام ولا يجدون ريحها شتوان ما يجي من قال النبي عليه الصلاة والسلام የሚገርማችሁ እነ ሪሃሃ የጀነት ሽታ ነው መዓዛዋ ለዩዘዱ ያውዳል ይመጣል አሉ ሚመሲረቱ ከርቀት ከዛ ወከዛ ከዚህ ከዚህ ርቀት ላይ አሉ እዚህ አልተጠቀሰም ሌላ ቦታ ግን ተጠቅሷል አርባም የሚላለ ሰባም የሚል ሰባምን ኸሪድ ክረምት ማለት ነው አርባ ክረምት ብሎ ከተናገሩ ስንት ማለት ነው አርባ ዓመት ማለት ነው። ክረምት የሚገኘው በአንድ በአንድ ዓመት በአንድ ዓመት ስለሆነ በዓመት በዓመት ስለሆነ አርባ ዓመታት ያክል ሰባ ዓመታት ያክል ርቀት ላይ የተለያዩ አቋሎች አሉ። በዛ ርቀት ላይ ይገኛል። ያ ሽታ እንኳ ማግኘት አትችልም። መግባት ውስጡ መቀላቀል ይቀራል። ይህንን ያመጣው ምንድን ነው? የፀጉር ሁነ ከአስል መድፈል ቦክተና ነው። የግምን ሻኛ ያስመስሉታል ማለት ምን ማለት ነው? ይጠቀልሉታል። ወንዶችን ለማማለል مميلات ይሆናሉ። የፀጉር አሰራራቸው ማን ስታይል ማን style ያወጡና እዚህ ላይ እየጠቀልሉታል። لا تكوني هذا እሱ ባደረግሽው ግን አላህ አይጠይቅም። فتوبي إلى الله ታጣቂ ባደረግሽው አትጠየቅም። እያወቅሽ ግን በማን አለብኝነት የምንለከት ከሆነ የዛችን እናገኛለን። ሰው አይጎዳም፣ እስላምም አይጎዳም፣ ማንም አይጎዳም። የሚጎዳው አንድ ያደረገው አካል ብቻ ነው። አይደለም ዋናው ሰው ለራሱ መጣሪ መጣር ያለበት። ለግሬድ እንደምንፈጋ ሁሉ ለአካላችንም መፍጋት አለብን። ለተቆራጭ አለም ለምትወርድ አለም ለዚህና ለሚመጣባት ዓለም ፈተና ለምንሄድ ዓለም መጨረሻ ላላት ዓለም ፍጻሜ ላላት ዓለም ለማታምር ዓለም ሸዋጅ ሌባ ለሆነች ዓለም እንደዚህ የምንለፋ ከሆነ ፈከይፈ ልልአኺር ልባብ ፈከይፈ ልልጀና ፈከይፈ ሊነዘሪ ኢላ ወጅህ ላህ ፊ ልጀና ፈከይፈ ሊሩእየት ሙሐመድ ዓለይሂ ሰላቱ ወሰላም وليكون جوار ምን የእርሳቸው ጎረቤት جنة الفردوس ታላቁ ጀነት እድሜ ልክ ደስታ አለበት ዓለም ለመግባት ምን ያክል መልፋት አለብን calculate አድርጉ። ለተቆራጭ ዓለም እንደዚህ እንቅልፋችንን ሳጣን ለዛኛው ዝንፍ ዓለም ለሆነው ዓለም እንዴት ነው መልፋት ያለብን? ዓለም ይገኛል። وقد فسر ترجموتال بعض العلماء كفل العلماء ترجموتال قوله من رسول قال ማኢላት ሙሚላትን የሚለውን ቃል እንዲህ ብለው ፈስረውታል። ማኢላት ራሳቸው ያዘነበሉ ወይ በውዝዋዜ የሚንቀሳቀሱ ሙሚላት ሌሎችን የሚያማልሉ የሚያዘነብሉ ራሳቸው ያዘነበሉ ማኢላት የሚላት ሌሎችን እንዳዘነብሉ የሚያደርጉ አንድ ሴት ልጅ እኮ ራቁቷን ስትይ አንድ ሴት ልጅ ቃሪያ ሱሪ ስትለብስ አንድ ሴት ልጅ ጸጉሯን ስትለቅ አንድ ሴት ልጅ ቻይናውን ስትለብስ ራሷን ብቻ አይደለም አደጋ ላይ የምትጥለው መን ሐውላሃ ሁለት ሰው ነው ይዛ የምትጠፋው ሶስት አራት ሰው ለምን በተፈጥሯቸው ይስባሉ ያ ነገር እንድደበቅ እኮ ነው አበባ ናቸው ደስ ይላሉ ይማርካሉ ድምጻቸው ሳይቀር ለብሳቸው ሳይቀር ደስ ይላል ያንን ነገር ነው ደብቁት የተባለው አላማ አለ ከጀርባ ለቅ ከሆነ ይረሳል ሁሉም ነገር እሱና ኢላቱም ሙሚላት ያለውን ወቀድ ፈሰረ ባዕض ዑለማ ከፊል ሊቃውንቶች ተርጉመውታል። ቀውለሁ مائلات مميلات የሚለውን ቃል ተርጉመውታል። ማርኩ ውስጥ ያለችው የማን ቃል ናት? direct የነቢዩ عليه الصلاة والسلام ሐዲስ ናት። እሷን መቸው አስገብተዋታል፣ ይፈስሯታል። ምንድን ነው مائلات مميلات ማለት ሲሉ አዚም ሰዎች ከፊል ሊቃውንቶች እንዲህ ብለው ፈሰሩ مائلات مميلات ማለት አሉ بأنهن ሴቶች يتمشطن ጸጉራቸውን ምን ያደርጉትን ይመስል ያበጥሩትን ይመስል ይሰሩትን ይመስል አልሚሽጠተ አሰራር አልመይላ የሚያዘነብል ሰዎችን የሚስብ ሰዎችን መስመር የሚያስለቅቅ ማለት ነው። ተግባባን? አልገባችሁም? ቢአነሁና ሴቶች አደርጉን ይመስል የተመሸጥነ ተመሽጥ ማለት ማበጠር ምሽጥ ይሆናል። ለምሳሌ ምሽጥ ማለት ማበጠሪያው ነው፣ አለቱ ነው። ተመሸጠ ማለት ደግሞ ድርጊቱ ነው፣ ክንውን የአየ ተመሸጥነ ያበጥሩትን ይመስል ይሰሩትን ይመስል ጸጉራቸውን እስታይል ያስይዙትን ይመስል አልሚሽጥ አልሚላ ማለት መንገድ የሚያስለቅቅ አሰራር ማዕላት ሚላት ማለት ነው። አልገባችሁም? ሚስተከል ሚላ ማለት ምንድን ነው? ምን ማለት ነው? መንገድ የሚያስለቅቅ የሚያዘንብን፣ ሌሎችን ራሱ ወንዶችን የሚማርክ ወሄ ይቺ አልሚስተከል ሚላ ማለት ሰዎችን የሚያዘነብል አሰራር ይሰሩን ይመስል ቢአነሁነ የተመሸቅነ ያበጥሩን ይሰሩትን ይመስል አልሚስተከል ሚላአ ምን ማለት ነው? ሰዎችን የሚያዘነብል አሰራርን የተሰሩትን ይመስል በሉ። ይሄ ይህች አሰራር ደግሞ ሚስጠቱል በጋያ የሴተኛ ዳሪዎች አሰራር የሆነ ሚስጠቱል ሚላ ማለት ላይ ተቀልሉታል አይደል? ይሄ አንድ በትከሻ ላይ መልቀቅ ብለን አላሳልፈናል። እውነቴን ያንደፈረዱ አንድ ደግሞ ምናምን ሚስጠቱል ሚላ ማለት ምን ማለት ነው? ጸጉርን መሰራት ምን አይነት መሰራት? ወሄ ይቺ አሰራር ምን አይነት አሰራር ናት? ሚስጠቱል በጋያ የበጋያዎች አሰራርን መሰራት የበጋያዎች ሴተኛ አዳሪዎች ከሸሪዓ የወጡ ልጓም የሌላቸው አቅጣጫ የሌላቸው ምንም ተስፋ የሌላቸው ተስፋቸው ተሟጠጠ። ለዚህ ዓለም ብቻ ጧት ተነስቶ የሚንቀሳቀሱ ሀኡላ የእነሱን አይነት አሰራር አንዲት ዓላማ ያላት ሴት አታድርግ። ቁጥብ ናት፣ ሸሪዓ አላት፣ ህግ አላት፣ አካሂድም አላት። ወይ ይቺ አሰራር ይቺ ሌላ የሆነች ሚስጠፍል ሌላ ሚስጠፍል በጋያ የበጋያዎች አሰራር ነው የበጋያ ወዩመሸጠነ ወዩመሸጠነ ይሰራሉ ገይረሁነ ሌሎችንም ይሰራሉ ፊልከልሚሽ ይችን አሰራል ይችን አሰራል ሌሎችን ይሰራሉ ይኸው አስቡ እንዴት እንደተረዱ ዑለማዎች ማለት ነው ማኢላት ማለት ራሳቸው የተሰሩ የዛን አይነት አሰራር ሙሚላት ማለት ደግሞ ሌሎችን የሚሰሩ አንድ ሴት እስላማዊ አሰራር ተሰርታለች የራሷ ፋውላ ወይም የሴት የውበት ሳሎን አላት ያንን የበራይ አሰራር ቸብችባ የምትለቃቸው ከሆነ ፈትስአሉ አማን አላህ ቢኩል ማ ሰናዓት ሁሉ ትጠየቃለች በአኺራ የሚላ ሌሎችንም መስራት አይፈቀድም። በዛ አይነት አይ እስላማዊ ስራ ከሆነ ሰራሻለሁ፣ ከዛ ውጭ ያለ ግን አልተባበርም። እንዲህ አላደርግም። ህግ ማኢላት ማለት ምንድን ማኢላት ማለት ምንድን ራሳቸው የበጋያዎችን አይነት አሰራር የሚሰሩት ቢአን የተመሸጠነ ይሰሩን ይመስል አልሚስበተል ሚናአ ያዘነበለን አይነት አሰራር ወሄ ይቺ አዘንባይ የሆነችው አሰራር ሚስጠተል በጋያ የበጋያዎች አሰራር የሆነ ራሷን ትሰራን ይመስል ራሷ ትሰራን ይመስል ለራሷ ነው ስራ ለራሷ ነው ተሰራች ጸጉሩ ሙሚላት ማለት ደግሞ ወየመሸጠነ ይሰሩን ይመስል ገይረሁነ ሌሎች ሴቶች ትልከል ሚስባ ይስናል አሰራር የበጋዮችን አሰረ። ማኢላት ምንድን ነው ከተባላችሁ ራሳቸው ያፈነገጡ ማለት ነው። ወይም ራሳቸው መስመር የለቀቁ ወይ ራሳቸው ምን የተደረጉ ማለት ነው እ የበጋዮችን ጸጉር አሰራር የተሰሩ ማለት ነው። ሙሚላት ማለት ምንድን ነው? ሌሎችን የሚያዘነብሉ ምን ማለት ነው? ሌሎችን የሚያገነብሉ የሌላ ሴቶችን የበጋያዎችን አሰራር የሚሰሩ ማለት ነው። ራሳቸው ጥሩ ጸጉር እንኳን ኑሯቸው በኢስላማዊ ቢሰሩትም እንኳን የሌሎችን ያንን አይነት ከሰሩ ሰይጣሉን አመመ አላህ የውመል ቂያማ ይሄ ግልጽ ነው። ወሃዲሂ ይህቺ ደግሞ ይቺ አሰራር የበጋያዎች ጸጉር አሰራር ሚሽቀቱ ኒሳኤል ኢፍረን የፈረንጆች ጸጉር አሰራር ነው። የፈረንጆች የፈረንጆች አሰራር ነው። የአሰሩ በጋያ የሙቀኒያ የዘፋኞች የአርቲስቶች ሱና የእነዚህ እነዚህ ሱና ነው። መመሳሰል ደግሞ ለእኛ ሴቶች አይፈቀድም። ወሀዚህ ይህች የበጋያዎች የመጥፎ የሴተኛ ዳሪ አሰራር የምንለው ራሳቸውን መሰራር ወይመሽቅነ ገይረሁነ ሌሎችንም መስራት ትልከል ሚስጧ ይችን አሰራር ወሀዚህ ይህች ደግሞ ሚስጦቱ አሰራር ናት። ሚሳኤል እፍረን የፈረንጆች ጸጉር አበጣጠርና አሰራር ነው። ያ አይፈቀድም። ፈረንጅ ሴቶችን መከተል ነው። የፈረንጅ ሴቶች ስና አዎ የፈረንጅ ሴቶች ብቻ አአ ወመን ይሕቡ የሚከተል መሐዝወሁነ የእነሱን ፈለግ የሚከተልም ራሱ የእነሱም ሱና ነው። ምን ኒሳኤል ሙስሊሚን ከሙስሊም ሴቶች የፈረንጅ ሴቶችን style የሚከተሉ አሉ። የእነሱን አካሄድ የሚከተሉ አሉ። የእነሱም ሱና ነው። የፈረንጅ ሴቶች ሱናና የነማን ሱና ነው? ወመን የሕዱ የሚከተሉም ሐዝወ ኒሳኤል ሐዝወሁነ የፈረንጅ ሴቶችን አቅጣጫ የሚከተሉ ሰዎችም ሱና ነው። ከነማን ነው? ምን ኒሳኤል ሙስሊሚን አሉ ያን የሚከተሉ ለቀው ኸዲጃ ፋጡማ ዘምዘም ማን ተብለው لا فرق بينها وبين الكفار ወይንም ካፊራ በአንዲት ካፊርና አፏን መካከል ለይተን ማታውቃቸው ሴቶች አሉ እና ይለዩዋል። እኮ ሙስሊም ልጅ ናት ያጣላ ጸጉሯን ይልቅም አለ ሙስሊም ማን ስሟ ወይ ኸዲጃ ፋጡማ ትሆናለች። ሀዳ ሙጀረዱ ኢስም ስም ነው በቃ ድንጋዩን ዛፍ ብትለው ዛፉን ድንጋይ ብትለው ስም ነው ምንም አይደለም። ከጀርባ ዋናው እነመ ልዕብራ አልሐቂቃ ዕብራ የምታየው ውስጥ ላይ ያለው ነገር እንጂ ውጭ ላይ ያለው አይደለም። አንተ መሐመድ እኔ ሰዒድ ማለት ይቻላል። ምንም አይደለም፣ መታወቂያ ነው፣ መለያ ነው። ሙስሊም ነው፣ በቃ ሙስሊም ነው ማለት ነው። ወላኪን ወራኢሁ ሸይኡን አለ አደጋ ወከማ ቱምነዑ ልመርአቱ ልሙስሊማ አንድ ሙስሊም ትከለከላለች ምን ሐልቅ ሸዕሪ ራእሲሃ የራሷን ጸጉር ከመላጨት ትከለከላለች። አው ቀስህ ከማሳጠርም ትከለከላለች። እንዳልነው ሁሉ ምን ገይሪ ሀጃ ያለምንም ጉዳይ ወከማ ቱምነዑ ልመርአ አንድ ሴት ልጅ እንደምትከለከል ሁሉ አልሙስሊማ አንዲት ሙስሊም ሴት እንደምትከለከል ሁሉ ሚሻዕሪ ራእሲሃ የራሷን ጸጉር መላጨት ሐልቅ መላጨት ሻዕሪ ራእሲሃ የራሷን ጸጉር መላጨት እንደምትከለከል ሁሉ አውቀስ ማሳጠርም ምን ገይሪ ሀጃ ያለምንም ጉዳይ የሆነ ችግር ሳይፈጠርባት ጸጉሯንም ማሳጠር እንደምትከለከል ሁሉ ሌላም ተጨማሪ አለ የምትከለከለው ነገር ጸጉሯ ምን ትከለከላለች? ፈኢነሃ ይህች ሴት ቱምነዑ ትከለከላለች ሚወስልህ ከመቀጠል ወዚያደተ አለይህ በሱ ላይ ከመጨመርም ቢሻዕሪን አኸር በሌላ ጠጉር የሌላ ሰውም ይሁን የፈረስም ይሁን የግመልም ይሁን አይፈቀድም። የሌላ ነገር ጠጉር መቀጠል አይፈቀድም። ምንም ይባላል ምክያጅ የሚባላል አይደል? ዊግ የሚሉት ጠጉር አለ፣ መሸወጃ ማታለያ በይ አለፈረብ ይሉታል። ራስን አስመስሎ መሸጥ ማለት ነው። በዓል ገረር ደግሞ ክልክል ነው። ሲባቢል በይ አልተደረሳችሁም ማለት ከማ ትምነዑ ልመርአቱ ልሙስሊማ ምን ሐልቅ ሸዕሪ ረእሲሃ የራሷን ፀጉር መላጨት እንደምትከለክል ሁሉ አው ቀስህ ማሳጠርም ምን ገይሪ ሐጃ ያለምንም ጉዳይ ማሳጠርም መላጨትም እንደምትከለከል ሁሉ فإنها ይህቺ ሴት ትምነዑ ትከለከላለች ይወስልህ ከመቀጠልም ትከለከላለች ወዚያደቲ ዐለይህ በሱ ላይ ከመጨመር ቢሻዕሪን አኸር በሌላ ጸጉር በሌላ ጸጉር ሌላ ያያይዝሃል። ዋናው ዊጉ አለ። ዊጉ እንትኑ ነው መሰለኝ ጸጉሩ ዝም ብሎ እንደ ኮፍያ የሚለበስም እ ምንድን ነው የሚቀጠል አለ አንድ ሌላ ደግሞ ምንድን ነበር ያለው ዝም ብሎ የሚለበስ አለ መሰለኝ ጸጉር እንደ እንትን በቃ አይ በቃ ሴቶች ያውቁታል። አይዋ መቀጠልም ክልክል ነው። ወዚያዳ መጨመርም ክልክል ነው። ማስመሰል ክልክል ነው። ባጭሩ የሌላትን ጸጉር ያላት ማስመሰል ክልክል ነው። ባላት ትኩራ ኢንሻአላህ ምንም አይደለም። ባለፈው የተነጋገርነው ነገር አለ። አንድ ነገር ሲያሳጣላ ሌላ ነገር ይፈታበታል። ይህ ቀልድ አይደለም። ወላሂ ህክመቱል ባሪ ነው። አላህ ኢዛ ካነ ፊዳ የሆነ ጥሩ ቅርጽ የሌላት ሴት አላህ ምን ሊሰጣት ይችላል? ቢ ነቢይም ዓለይሂ ሰላቱ ወሰላም የሚረግሰውን ቁንጅና ተወው የሚረግፈውን ሀቅ ትቶ የሚረግፈውን ሐሰብን ሰጥቶ የማይረግፈውን ዲን ምረጥ ያሉት ለዚህ ዋናው ትልቁ ሚዛን ምንድን ነው? እስላም ያቆመው ሚዛን ምንድን ነው? እስላም ያቆመው ግራም ምንድን ነው? ዲን ነው። በቃ ከዛ ውጭ ያለው ዝያዳ ማጀቢያ ነው ካለ ማሻአላህ ውበት ሲደመር ሀብት ሲደመር ነሰብ ሲደመር ዲን ካለ ኦ የለየት አለ። ይሄ በጣም ደስ ይላል። ግን ዋናው ትኩረታችንና ተወርውረን መሄድ ያለብን እድል ላይ ነው። ለምን ልጅ አድጓል፣ እስላማዊ ቤተሰብ ትመሰርታለህ፣ እስላም ላይ ጥሩ ሰው መሆን ትፈልጋለህ። ዳካነ ጀሚለተን ፈተልዓቡ ሌላ ሌላ ዓለም አለበት። ያን ታነባላችሁ፣ የምታውቁት ነገር ነው። ግን አላህ የሆነ ነገር ይክሳል ወይ ዲን ይሰጣታል። ነብዩም አለይሂ ሰላቱ ወሰላም አጀሚመቱ አውላ ልጅዋጅ ሚነል ጀሚላ ከቆንጆዋ ይልቅ ውበት የሌላት ዛት ነው የሆነችው ትሻላለች ለአንተ ህይወት ነው ያሉት። ለሁለቱም ህይወት ለሁለቱም ህይወት ሊማ ፊ ሰሒሐይን ቡኻሪና ሙስሊም ላይ የተረጋገጠ ሐዲስ አለ። መቀጠል ክልክል የሆነበት ቡኻሪና ሙስሊም ላይ የተረጋገጠ ሐዲስ አለ። ምን አሉ ነብዩ አለይሂ ሰላቱ ወሰለም ለአነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ረግመዋል። አልዋሲለተ ጸጉር ቀጣይን ረግመዋታል። ወልሙስተውሲለተ የምታስቀጥለውንም ረግመዋል ነብዩ አለይሂ ሰላቱ ወሰለም ዋሲላ የምትቀጥለው ናት። ደሞዝ ልትከፈላትም ልትሰራም ትችላለች። የራሷንም ብትቀጥል ያው ነው። የምትቀጥለዋ ሴት መልዑና ሲላ ደግሞ ሄዳ የምታስቀጥለዋ ማለት ነው። የምታስቀጥለዋም የምትቀጥለዋንም ነብዩ ረግመዋል። ሁለት ነው። ለዕን ያለበት ነገር ደግሞ ወንጀሉ ቀላል ነው እንዴ? አይደለም። ነብዩ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን የተባሉት ለራሕማ የመጡት ነብይ ስብስብ አድርገው የረገሙት ነገር ምን ያክል ግዙ ከባድ ወንጀል እንደሆነ ማወቅ አለበት። لعن رسول الله صلى الله عليه وسلم نبي رجمال على واسيلة أجران ينسكتل والمستوصلة هدا من النسكتل ولكن من رجمال والواسلة حتى واسلة مالك هي التي تصل شعرها بشعر غيرها غير لا سيس أجر يراسون أجر النسكتلنا هي التي تصل شعرها أجران ينسكتل بشعر غيرها كسوات أجر السلال لبنى لا تقول بشعر غيرها ከሌላ ከውጭ ባለ ጸጉር ጸጉሩ ከምንም ፋብሪካ የሚያመርተው ለምንም ይሆን የለም አይፈቀድም። ወልሙስተውሲላ ሙስተውሲላ ማለት ደግሞ ሄለቲ ናት ዩዕመሉ ቢሃ ዛሊክ ይህ ድርጊት የሚሰራባት ሴት ናት የምታስቀጥል ማለት ነው። የምታስቀጥል ሄዳ ቀጥሉልኝ አድርግልኝ። ያችኛቱ ራሷም ልታደርገው ትችላለች ራሷ። ይሄ የሉጋ አስተሳሰብ ስለሆነ ነው እንጂ ዋሲላ ማለት ለራስ ማስቀጠል ዋሲላ ማለት የምትቀጥል የማንንም የምትቀጥል ጸጉርን ለሰዎች የምታደርግ ዋሲላ። ሙስተውሲላ ማለት ደግሞ ለምሳሌ ሳውል አለ የሴቶች የውበት ሳሎን አለ። ውበት ሳሎን ውስጥ ቀጣይቷ ሰሪዋ ዋሲላ ትባላለች። እየሄዱ እየተሰሩ የሚወጡት ደግሞ ሙስተውሲላ ይባላሉ። ይሄ ግልጽ ይሆንላችሁ እንደዚህ ይባላል። ወደ ሉቃው እንምጣና እንተርጉም። ይሄ ገብቷችኋል አይደል? ዋሲላ ማለት የትኛው ነው? እንስፈረዋ ነው። ሙስተውሲላ ማለት ደግሞ የምትሰራዋ ሴት ናት የምትቀጠልላት ወልዋሲላ እዚህ ላይ ባለው ትርጉም ደግሞ ነው ዋሲላ ማለት የለቲ ተስሉ ሸዕራ የራሷን ጸጉር የምትቀጥላት ቢሸዕሪ ገይሪያ በሌላ ጸጉር ራሷን ልትሰራው ትችላለች። ራሷ እንደዛ አድርጌ ነው ሸሁ የተረጎመው። ጸጉሯን በራሷ የምትቀጥል ሙስተውሲላ ማለት ደግሞ የምትቀጥላ ምቀጥሉልኝ ብላ የምታስቀጥለው እንቺ ከፍላለሁ እዚህ ላይ ጸጉር ቀጥ የለኝ የምትለው ሙስተውሲላ ትባላለች። አለች ይዕመሉ ቢሃ በልአር አልበሽር ያ ስራ የሚሰራባት ሴት ሙስተውሲላ ትባላለች። የራሷ ጸጉር በሌላ ጸጉር የምትቀጥለዋ ሴት ደግሞ ምን ትባላለች? ዋሲላ ትባላለች። ራሷን ራሷን አትቀጥለች። ሌላ ቢቀጥል ያው ነው። በሁለቱም አቅጣጫ ዙሪያውን ነው የረገሙት ነብዩ አለይሂ ሰላቱ ወሰላም። ወልዋሲላ ዋሲላ ማለት የለቲ ፈስል ሻዕራ ጸጉሯን የምትቀጥል ቢሻዕሪ ገይሪሃ በሌላ ጸጉር ማለት ነው። ሙስተውሲላ ማለት ደግሞ የለት ይዕመሉ ቢሃ የሚሰራባት ነው። ዛሊክ ይህ ድርጊት የሚከናወንባት ሆናል። ሂዳ የምታስቀጥለው ማለት ነው። ኢስታ ማለት እኮ ቨርቡ ላይ የገባው ኢስታ መፈለግ ነው። ሙስተውሲላ ማለት ቀጥሉልኝ ብሎ መፈለግ ሊማ ፊ ዛሊከ ሚን ተዝዊር ለምን ተከለከለ? ለምን ነብዩ ረገሙት ቢባል ሊማ ፊ ዛሊክ በዚህ ድርጊት ላይ አለበትና ነው። ሚን ተዝዊር ማጭበርበር አለበት። ሚን ተዝዊር ማጭበርበር ስላለበት ነው። ሙስሊም ደግሞ ያጭበረበረ ሙስሊም አያጭበረብርም። ሐቁን እውነታውን በቃ ከሌለ የለም። ለምሳሌ አጋጣሚ እህትህን እከሌት የምትባል ላገባ ነው እንጂና የለኝ ትላለህ። ራስን ማየት ይፈቀድልሃል። ፊቷን ናጇን ማየት ትችላለህ። ከዛ ውጭ ያለ ጸጉሯን ምን ማየት አይፈቀድም። ጸጉሯን ማሳየት ከፈለክ ማን ነው የምትልከው? እህት እዚህ ጋር ትችላለህ። በምታይ ሰዓት ጸጉሯን የሆነ ነገር አድርጋ ያለውን ትንከባከበው። ምንም አይደለም። ግን ተቀጥሎ ምን አድርጎ ምን አድርጎ ለመሸወድ እንደዛ አይደረግም። አይደረግም። ረጅም ጸጉር አላት እንድትባል ማለት ነው። ومن الوصل المحرم ومن الوصل ከመቀጠል ይመደባል አልሙሐረም እርም ከሆነው መቀጠል ይመደባል ልብሱል ባሩካ ባሩካን መልበስ ወይ ግን መልበስ መልበስ አልማዕሩፋ في هذا الزمن በአሁን ዘመን ይታወቅ ያለ በጣም ተበትኗል በዚህ ባሩካ ምን ማለት ነው ባሩካ አንድ የሚቀጠል ጸጉር አለ ብለናል። ከጸጉሩ ጋር ይገምዱታል፣ ይታሰራል። አንድ ያለ ከላይ ደግሞ ራሱ ባሩካው ይለበሳል። እናታውቁትም አለ ራሱ ጸጉር ሙሉ ጸጉር ተሰርቷል በሴት ራስ ልክ ያንን አንጥቶ ቁጭ ማድረግ ይቻላል። ብዙ ጸጉር ጸጉር ነው የሚሆነው ይወርዳል እ ምንም ቦብ እሱ እንትን ነው እንዴ? ባሩካ ነው የራሳቸው አስልዩ ጸጉር አይደለም አስል የራሳቸው በቃ ሀሳቡ ግን ግልጽ ነው አይደል? ሀሳቡ ግልጽ ነው። ጸጉሩ ተሰርቶ የተቀመጠ ነው። በተለያየ ስታይል ተሰርቶ ተቀምጧል። በእራስ ልክ ማለት ነው። በእራስ ልክ ተሰርቶ ተቀምጧል። ያን አምጥቶ መልበስ ነው። ትለብሰዋለች። ጥሩ ጸጉር አለው ከላይ የዝንጀሮ ጸጉር ምናምን የሚለብሰዋል። አንዳንድ ስልኩን ትላይ ይንገራል። ይሄ የሚታይ የዚህ አይነት ማለት ነው። የዝንጀሮ ጸጉር የሚለበስ አለ። አንዳንድ ሰዎች ይለብሳል። የዚህ አይነት ማለት ነው። እንደዚህ አይነት መልበስ ጸጉርን መቀየር አይቻልም። ባሩካ በጣም ፈረንጆች ምናምን ይሄ በቃ ወጥ ነው። አረቦችን የሚያደርጉት ነው። ይሄ ኮስሜቲክስ የሚባል የተለያየ ወደፊት የምንቀረዋለ ብዙ ነገር ይመጣል ገና ያን ያን ነገር ነው። ሽወዳ ነው። ተዚራ አለ ማጭበርበር ነው። ሌብነት ነው። አይቻልም። ያለን ነገር ማቅረብ እንጂ የሌለን ነገር ማሳየት ራስን ማስማማት አይፈቀድም። እስላም አይፈቅድም እንደዛ አይነት ነገር ومن الوصل المحرم እርም ከሆነ መቀጠል ይመደባል ራሱ ልብሱል ባሩካ እኔ ፀጉሬ ጋር ፏ ያያዝኩትን ትርፍ ነገር ነው ዝም ብዬ ነው የለበስኩት እንደ ኮፍያ አይባልም አይቻልም ፀጉር መቀጠል ነው የተከለከለው ፀጉርና ፀጉር መያያዝ አለበት መገመድ አለበት እኔ እኔን ሰውን አላደረኩም ዝም ብዬ የተሰራውን አምን ለበስኩት እንደ ኮፍያ ወጣሁት በቃ እንደ ኮፍያ ነው መታየት አለበት እንደ ሂጃብ ላይ አስቀመጥኩት አይቻልም እንደዛ ወሚን الوصل المحرم እርም ከሆነው መቀጠል ይመደባል ልብሱል ባሩካ ባሩካን መልበስ ምንድነው ባሩካ ሻል ማዕሩፋ የታወቀ في هذا الزمن በአሁን ዘመን روى البخاري ومسلم ቡኻሪና ሙስሊም የዘገቡት ሐዲስ አለ ወገይሩሁማ ከሁለቱም ውስጥ ከቡኻሪና ከሙስሊም ውስጥ ያሉት አነ ሙዓዊያ ረዲየላሁ ዐንሁ ሙዓዊያ አንድ ቀን ኸጢባ ኸጠበ ኹጥባ አደረገ ለማ ቀዲመል መዲና መዲና በገባ ጊዜ ኹጥባ አደረገ وأخرج አወጣ ኩበተን ሚን ሸዕሪን አንድ የፀጉር ጥቅል ነገር አወጣ የሚለበስ ነው ሴቶች የሚለብሱት ዊግ ነገር ማለት ነው كبة የተጠቀለለ ሚን ሸዕሪን ፀጉር የተሰራ በሴት ራስ ልክ የተሰራ ፀጉር አወጣና አመጣ አው ምን ሸዕሪ ወይ የተቆራረጠ ጸጉር ነው አመጣው ተጠቅሏል فقال አለ ما بال نسائكم አላቸው ሰሐቢይኩም ማባሉ ኒሳኢኩም ኧረ እነዚህ ሴቶቻችሁ ምን ሆነው ነው የጀዐልነ ለምን ያደርጋሉ ፊርኡሲህነ ራሳቸው ላይ ሚስለ ሀዛ ይህን የመሰለ ነገር እንዴት ይለብሳሉ አለ በዘመኑ ምን ጀምሮ ነበር መሸወድ የሌላን ጸጉር መልበስ ተጀምሮ ነበርና أن معاوية رضي الله عنه خطب خطبة አደረገ لما قدم المدينة مدينة በገባ ጊዜ በእንግድነት ከሶሪያ ምድር መዲና ሲገባ خطبة አደረገ መዲና ምድር وأخرج አወጣ ቁበተ ምን ሻዕር የሆነ የተጠቀለለ ፀጉር አወጣ አው ቀጥበተ ምን ሻዕር ወይ የተቆረጠ ፀጉር ይዞ መጣ ዊግ መሰል ነገር የሚለበስ ፀጉር ማለት ነው ፈቃል እንዲህ አላቸው ፀጉሩን ያዘና ጁማ ኹጥባ እያደረገ እኮ ነው ኹጥባው ላይ እንዲህ አላቸው ማባሉ ኒሳኢኩም አረ ሚስቶቻችሁ ምን ሆነው ነው የጀዓልነ ለምን ያደርጋሉ ኒሳኡሁነ ሴቶቻችሁ ለምን ያደርጋሉ ፊርኡሱሁነ ራሳቸው ላይ አረ ለምንድን ነው የሚያደርጉት የሚለብሱት ሚስለ ሀዛ ይህን የመሰለ ነገር አለና ምኑን አሳያቸው ያንን ዊግ የመሰለ ነገር አውጥቶ አሳያቸው ሰሐብይን أنكر هذا። ሰሐብይ ተቃውሞታል ሰሐብዩ ተቃውሞታል አጣላቸው ማለት ነው አስቡት ሰሐባ ከልክሎታል ግልጽ ክልክል ይህ ግን ማለት ነው እንደገና እነማን ይለብሱታል ፈረንጆች ተሸቡህ ይከለከለናል። እንደገና ሸሪዓችንም ይከለከለናል። ወስልም ጋር ይያያዛል ማለት ነው። ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል አለ ይህን ነገራቸውና ማባሉ ኒሳኢኩም ሴቶቻችሁ ምን ነካቸው የጀዓልን ያደርጋሉ ፊ ራሳቸው ላይ ምስለ ሀዛ ይህን የመሰለ ነገር ይለብሳሉ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል ነቢዩን ሲሉ እኔ ደግሞ ሰምቻለሁ እኮ አላቸው ማ ሚን እምረአትን አንድ ሴት የለችም ተጀዓሉ የምታደርግ ሴት ፊ ራሷ ላይ የምታደርግ ሸዕረን ጸጉርን የምታደርግ ምን ሸዕሪ ገይሪሃ የሌላን አካል ጸጉር ራሷ ላይ የምታደርግ ሴት የለችም። ኢላ ካነ ዙራ ይህ መሸወድ ማታለል ቢሆን እንጂ መቀጣጠፍ ሲሆን እንጂ ብለዋል ነብዩ አለይሂ ሰላቱ ወሰላም። ቅጥፈት ደግሞ ለእስላም ቦታ የለውም። ሐዲሱን አመጣው ከለከላቸውና ዝም ብሎ በራሱ አመለካከት ስለደበረው ስላልተመቸው አይደለም የከለከለው የከለከለበት ምክንያት ምንድነው? ከጀርባው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም የራሱን ሐሳብ የነብዩ ሐዲስ ደገፈው ነው ኸጢባ لما خطب لما قدم المدينة በገባ ጊዜ አፈዘ ኩበተን ሻዕራ ወጣ አው ቀስፈተን ሻዕሪ ወይ ቁራጭ ጸጉር ወይ ጥቅል ጸጉር አወጣና ፈቃድ እንዳላቸው ማባሉ ኒሳኢኩም ምንድነው ማባሉ ኒሳኢኩም ማባሉ ኒሳኢኩም ምንድነው ሴቶቻችሁ ምን ነካቸው? ምን ሆኑ? ምን አደረጉ? የጃአልን ሲሩኡሲሁን ምን ከለሃዛ ሰሚት ረሱላህ ሰለላሁ ዐለይሂ ወሰለም ይቁል ነብዩ ሲሉ ሰምቻቸዋል። ለምን ማሚን ምርአትን ማለች መጀመሪያ ነገር ማሚን ምርአትን አንድ ሴት የለችም አለ ነብዩ አለይሂ ሰላቱ ወሰለም። ማንም ሴት የለችም። ተጃሉ የምታደርግ ከሆነ ሲራሲያ በአፏ ላይ የምታደርግ ከሆነ ሻዕረን ጸጉርን የምትጠቀም ከሆነ ሚን ሻዕሪ ገይሪሃ የሌላን ጸጉር የሌላን ሰው ጸጉር የሌላን አካል ጸጉር የምትጠቀም የምታደርግ ከሆነ እንደዚህ አይነት ሴት የለችም። ኢላ ካነ ቢሆንባት እንጂ ዙራ ቅጥፈት ቢሆንባት እንጂ ብለዋል ነብዩ አለይሂ ሰላቱ ወሰላም። ተጓባን የሌላን ጸጉር የምታደርግ ከሆነ ቅጥፈት ይሆንባት። ዋሲላና መውሱላ ከሆነች ደግሞ ምን አድርገዋታል? ላነዋል፣ ሰብስበዋታል፣ አሳምረው ነው የረገማት ወልባሩካ ባሩካ ማለት ትርጉሙ ሻዕሩን ጸጉር ነው። ሴናእይን ከፋብሪካ የሚመረት የሽባሁ የሚመስል ሻዕረ ራእስ የራስን ጸጉር ወፊ ለብሲሃ እሷን መልበስ ተዝዊሩን ማጭበርበር ነው። ባሩካ ምንድነው ከተባላችሁ ሻዕሩን ሴናእይን ነው የሚሉት ከፋብሪካ የሚወጣ ጸጉር ነው። ኢንዱስትሪ ፋብሪካዎች የሚያመርቱት ምርት ነው ጸጉር የሽበሁ የሚመስል ሻዕረ ራእሲ የራስን ጸጉር ይመስላል። ቀለሙ የተለያየ፣ ስታይሉ የተለያየ ብዙ አይነት ጸጉር ነው የሚወጣው የሚታሰር ማለት ነው። ራሳቸው ላይ ያስሩታል። ከላይ ጸጉር ነው አያስተውቁም። ቆዳ ጋር ያስታል። አሁን ራሱ ጸጉር የሚያስተክል ብሎ ምን አለ አይደል አሉ እነሱ የሚያደርጉት ወይ ዘፋኝ ወይ ተጫዋች ምን ምን ቀውጥ ያደርጉታል። ለአሁነ በእድሜ መመለጥ ራሱ ምንድን ነው ውበት እኮ ነው ውበት እኮ ነው አይደል በህፃንነት ጊዜ ጺም አለመኖር ምን ነበር? ውበት ነበር አይደል? በዚህ ሰዓት ደግሞ ጺም ማሳደግ ምንድን ነው? ውበት ነው። ጺም ከደግሞ አያፎ ወልባሩካ ሸዕሩን ሲናእይን ከፋብሪካ የሚወጣ ጸጉር ነው። የሽበሁ ሸዕረ ረእስ የራሱን ጸጉር የሚመስል ወፊሉፊያ እሷን መልበስ ተዝዊሩን ማጭበርበር ነው። ግልጽ ነው። ገብታችኋል? ሙከረም ባሩካ ነው እ ይግ ነው እቺ ሊጨምርላችሁ አይበቃም ባ ወየሕሩሙ ሐራም ነው አለል መርአት ሙስሊማ በአንዲት ሙስሊም ሴት ላይ እርም ነው ምን እዛለቱ ማስወገድ የራስ ጠጉር ጨረስ መላጨት ክልክል ሆነ ማሳጠርም ክልክል ሆነ ሌላ መቀጠልም ክልክል ሆነ አጣምራችሁ ሞጥሎት በተለይ ሴቶች አንተም ሞጥለው ሊተቅዲራ ቢ ዘውጀተክ አው ኡመክ አይጠቅምም ለልጅ ለሴት ይሻላል። ሴት ጋር እኩል እንቅስቃሴ የምታደርግበት ጊዜ ይቀርባል። ኢዛለቱ ሸዕር الحاجبين ኢዛለቱ ማስወገድ ሸዕር الحاجبين ሐጅበይን ማለት የቅንድብ ፀጉር ማለት ነው። ኢዛላ ማስወገድ ወይሕሩሙ እርም ነው አለ መርአ በሴት ልጅ ላይ አልሙስሊማ በአንዲት ሙስሊም ሴት ልጅ ላይ እርም ነው። ምን ኢዛለቱ ማስወገድ ምንን ማስወገድ ሸዓር ጸጉርን አልሐጂበይን የሁለት ቅንድብን ጸጉር ማስወገድ ሙሉ በሙሉ ማስወገድ አው ኢዛለቱ ባዕዲ ወይ ከፊሉን ማስወገድ በቀጭን አድርጓታል። ከታችም ከላይም ይነቅሉና መካከል ላይ በቀጭኑ ትሆናለች። በቀጭን መስመር ማለት ነው እንድታለ ይሄ ባዕዱ ነው። ኢዛለተ ሸዕር አልሐጂበይን ሙሉ በሙሉ መመላጨትም ይሁን አው ኢዛለቱ ባዕዲ ከፊሉን ማስወገድ ይህ አይፈቀድም። እስላም አይፈቅደውም። አዛ ፊዕሉሁም አምጥተዋል አስረክበዋቸዋል እኮ ይሄን ሰጥተዋቸዋል ለሙስሊም ሴቶችም ሰጥተዋቸዋል ሻቱ ሸይጣን ነው ብለናል አይደል አስልጅን አይደለም ሸይጣን ወላሂ ወላ አሙረነሁም ፈለዩገይሩነ ኸልቀላ ይችን ዝቷል እኮና ነው አላህ ሸይጣን በአላህ ላይ ራሱ ዝቷል አዛቸዋለሁ አንተ የፈጠርከውን ነገር እንዲቀያየሩ አንተ የሰጣቸው እንዳያምራቸው አደርግና የሚቀይሩን ነገር ውበት እንዲላበስ አድርገዋለሁ ብሎ በማን ላይ ዝቷል? ሸይጣን ለአላህ ይህንን ቃል ገብቷል። በሰው ልጅ የተለያየ ዛፍ ማለት ነው። ለዚህ ነው ሙሉ የበቀለው ቅንድብ አያምር አያምር አትልም። የቱንም የሚመቻቸው በቅጭ ነው ምን ማለት በቅጭ ነው ባሉ ነው። ስለዚህ ነው ልካፊር ካፊር ይሰማ ኢዛለቱ ሻዕር አልሐጅበይን የሁለት ቅንድብን ጸጉር ማስወገድ አው ኢዛለቱ ባዕድ ወይ ከትሊን ማስወገድ ለማቅጠል ቢአይ ወሲለትን በማንኛውም ዘዴ አይፈቀድም። ሚነል ሐልቅ በመላጨትም ይሁን አይፈቀድም። አውል ቀስ በማሳጠርም ይሁን አይፈቀድም። أو استعمال المادة ወይ ደግሞ مادة ንም ኬሚካልንም መጠቀም አይፈቀድም። أو استعمال المادة ምንድነው ማለት ኬሚካል ማለት ነው። ኬሚካልንም በመጠቀም ማስወገድ አይፈቀድም። እላያችን ላይ የበቀለን ሁሉ በተፈጥሮ እንተዋለን፣ አስወግዱት የተባልነውን ብቻ ሲቀር ተጓባናል። ገብቷችኋል ያልኳችሁ እላያችን ላይ የሚበቅልን ነገር ሁሉ ተፈጥሮን ነገር ሁሉ እንዳለ እንተዋለን። አስወግዱት ነው። ስቃ ጥፍራችሁን አስወግዱ ተብሏል። የብልታችሁን ጠጉር አስወግዱ ተብሏል። የብብታችሁን አስወግዱ ተብሏል። አሪፍ ይህም አይገባም እንዳለ ነው መሰለኝ። ተፈጥሮ መተው ያለበት ነገር ይባል ይችን አስወግዷት ተብሏል። ቅንድብንም እንዳለ ተውት ተብሏል። ግን ከቁጥጥር ውስጥ የሚመጣ ዑዝር የሚኖርበት አለ። ቅንድቡ አስቸጋሪ ከሆነ በጣም መጥፎ አበቃቀል ከበቀለ ያ ሌላ ጥያቄ ነው። ያ አስቸጋሪ ነገር ከሆነ ሌላ ጥያቄ ነው። ቢአይ ወሲለቲን በማንኛውም ዘዴ አይፈቀድም። ምን አልሐልቅ በመላጨትም አይፈቀድም፣ አው ልቀስ በመሳጠርም አው እስቲዕማልን ማዳ ኬሚካልን መጠቀም አልሙዚላ የሚያስወግድ የሆነ ለሁ ሙሉ የቅንድብን ጸጉር አው ሊባዕድህ ወይ ከፊሉን የሚያስወግድ ወይ ከፊሉን ዳርዳሯን ይቀቧታል፣ ያስወግደዋል፣ ይነቅለዋል። አይፈቀድም። ሊአነ ሀዛ ምክንያቱም ይሄ هو ነመሱ ነመስ ማለት ይሄ ነው። ነመስ ማለት ይሄ ነው። ነመስ ማለት መቀንደም ማለት ነው። መቀንደም ማለት ይሄ ነው። ሌላ ምንም አይደለም። መቀንደም ማለት ሙሉ የእንትንን <coughs> የቅንድብን ጸጉር ማስወገድ የሚሆን አውዛለቱ ባዕዲ ከፊሉን ማስወገድ ነው። ቢአዩ ወሲለት ሙከረም ቢአዩ ወሲላ ቢአዩ ወሲላ በማንኛውም ዘዴ ሚነል ሐልቅ በመላጨትም ይሁን አይቻልም አው ልቀት በማሳጠር አው ኢስቲማል ልማዳ ኬሚካል መጠቀም አልሙዚላ የሚያስወግድ የሆነ ለሁ ሙሉ በሙሉ አው ሊባዕድሁ ወይ ከፊሉ ለምን ሊአነ ሀዳ ይህ ድርጊት ወነነሱ መቀንደብ ማለት ይህ ነው ትርጉሙ አለዚ ይህ መቀንደብ ደግሞ ለአለምን ስለ ላ ሰለም ነቢዩ ረግመዋል መን ፈዓለትሁ የሰራችውን ሴት ነቢዩ ረግመዋታል ለዓነ ሰለላሁ ዐለይሂ ወሰለም ነብዩ ረግመዋል። አናሚሶተ ቀንዳቢዋን ወልሙተነሚሶተ ተቀንዳቢዋን ቀላቢንም እየተከፈላት ይህንን የምትሰራ ውበት ሳሎን ውስጥ የምትሰራ ሴት ትኖራለች። መመስል የምትሰራለች። ይሄ መልዑነ ከከዛሊከ አልሙተነሚሰቱ ዳኸል እየገባች ተነሙስ አድርጋ የምትወጣውም ተረግማለች። ሁለቱንም ረግመዋል። የረገሙት ማን ናቸው? አዛኙ ነብይ በነብይ ዱዓን የተረገመው ያ አንድ ቀላል ሰው አንድ ተራ ሰው የምንለው አይደለም። ነብዩ የረገሙት ነገር ረህማ ሊልዓለሚን በጣም አዛኝ የሆኑት ነብይ እኮ ናቸው የተረገሙት። አንዳንድ አባባል ምን ይላሉ? የምትሰራውን ወንጀል ማነት ሳይሆን ማየት ያለብህ የምትወነጀለውን አካል ታላቅነት ነው። የምንወነጀለው ማንን ነው ነው እንጂ ማለት የምንወነጀለውን ወንጀል መጠን አይደለም ማየት ያለብህ። ነብዩ ረግመዋል ማለት ምን ማለት ነው? በቂ ነው። አቅል ላለው በቂ ነው። ወኔ ላለው በቂ ነው። ይህንን ለሚወድ በቂ ነው። ይህ በቃ አኼራን ለሚፈልግ በቂ አላህ ጋር በሰላም እንገናኛለን። ይሄ በቂ ነው። ለከ አናሚቃ ተቀላቢዋም